وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته سورة الجن مكية وآياتها وآياتها ثمانية وعشرون ثمانية وعشرون آية آه سورة الجن آه نبي صلى الله عليه وسلم ودا مدينة كما سدداتشو بفيت كتب مهكر نجد ሱረቱል ጂን ሀያ ስምንት አንቀጾችን አዝላለች መርሐባ በመጀመሪያ ደረጃ ሰበበ ኑዙል ሰበበ ኑዙሉን እንናገር ሰበበ ኑዙል ምንድን ነው ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ዳዕዋቸውን ዳዕዋቸውን ለማክሰም ዳዋቸውን ለማጨናገፍ ያላደረጉት ነገር የለም። ያን ጊዜ ከመካ ተስፋ በቆረጡ ጊዜ ወደ ጣኢፍ ይሄዳሉ። ወደ ጣኢፍ ሄደው የጣኢፍ ሰዎችም እንደዚሁ በድንጋይ ያስተናግዷቸዋል። ያው ሲራ ላይ ታሪኩ የታወቀ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በድንጋይ ተወግረው ተደብድበው ይመለሳሉ። ነገሩ ተስፋ ያስቆርጥ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ምንድን ያሉት? ኢለም የሕሊል ዐለያ ገضቡከ ፈላ ኡባሊ ጌታዬ ሆይ የአንተ ቁጣ በእኔ ላይ የማይረጋገጥ ከሆነ እኔ ግድ የለኝም በሚደርስብኝ ነገር እንዲህ ነበር ያሉት። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም በእንዲህ መልኩ ሞራላቸው ተነክቶ የመካ ሰዎች አልቀበል ስላሉኝ ደግሞ ጣይፎችን ልሞክር ብለው ሄደው እዛም ደግሞ በድንጋይ ቀጥቅጠው ደማቸውን አፍሰው ሲመልሷቸው በጣም ነክላ የምትባል ቦታ ላይ ሲደርሱ በጣም ተክዘው እዛ ላይ ሰላት ይሰግዳሉ። ሰላት በሚሰግዱበት ጊዜ የቁርአን አያ ይቀራሉ። የቁርአን አያውን በሚቀሩበት ጊዜ ምድር ላይ ጠዋፍ የሚያደርጉ ምድር ላይ ጠዋፍ የሚያደርጉ ጅኖች ነበሩ። ጠዋፍ የሚያደርጉ ጅኖች ነበሩና ምን ይሆናል? ይሄን ነገር ይሰማሉ። ምንድን ነው የሚሰሙት? የነብዩን ሰለላሁ ዐለይሂ ወሰለም ቁርአን መቅራት ይሰማሉ። የነብዩን ሰለላሁ ዐለይሂ ወሰለም ቁርአን መቅራት በሚሰሙበት ጊዜ ካዱ የኩኑን አለይህ ሉበዳ ይላል አላህ ስብሓነሁ ወተዓላ እና ካዱ የኩኑን አለይህ ሊበደን በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሊወድቁ እስከ ቀረቡ ድረስ እርስ በርሳቸው ተደራረቡ ተኮልኩለው ተኮልኩለው ያዳምጡ ጀመረ ይህንን ክስተት አላህ Subhanahu Wa Ta'ala በሱረቱል አህቃፍ ላይ ምን ይላል وإذ صرفنا إليك نفرا من الجن يستمعون القرآن وإذ صرفنا إليك ودانتم بازنبلن جزي أستاوس نفرا من الجن كجن هنو شفرو الجن يستمعون القرآن قرآن لم يعدامتو سيهونو فلما حضروه يقرآن نباب بتتعدو جزي قالوا أنصتوا كفيلاتشو لكفيلاتشو اسكي زنبلو نادام تبت قالوا ፈለማ ቁድያ ተነቦ ባበቃም ጊዜ ወለው ኢላ ቀውሚህም ሙንዚሪን ወደ ህዝቦቻቸው አስፈራሪዎችና አስጠንቃቂዎች ሆነው ተመለሱ ይላል። ምን አሉ? ቃሉ ያ ቀውመና ህዝቦቻችን ሆይ ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ የተወረደን መጽሐፍ ሰማን የህዲ ኢለል ሐቂ ወኢላ ጠሪቅ ሙስተቂም ወደ ሐቅና ወደ ቀጥተኛው መንገድ ይመራል ያ ቀውመና አጂቡ ዳዒ አላህ እናንተ ህዝቦቻችን ወይ የአላህን ተጣሪ መልስ ስጡት በማለት መልስ ስጡት በማለት ህዝቦቻቸውን መከሩ ህዝቦቻቸውን ጠሩ ወደ ኢማን ማለት ነው እና ይሄና ሌላም ደግሞ ጅኖቹ የነሲቢን ጅኖች ነበሩ ሚን አጅናን ምን ጅኒ ነሲቢን ነሲቢን ማለት በሱሪያ አገር ውስጥ የሚገኝ ቦታ ነው የዛ አገር ጅኖች ነበሩ እነኚህ ጅኖች ለምን መካ አካባቢ ይጠውፉ ነበር ሲባል እነኚህ ጅኖች እነኚህ ጅኖች ወደ ሰማይ እየተንሳፈፉ ከፊላቸው ከፊላቸው ላይ እየተደራረበ ከፊላቸው ከፊላቸው ላይ እየተደራረበ አለያ ደግሞ ሌላው አማራጭ አለያ ደግሞ ከፊላቸው ከፊላቸው ላይ የተደራረበ አለያ ደግሞ ሌላኛው ታዲያ እነኚህ የነሲቢን ጅኖች እርስ በርሳቸው ጅኖቹ በመደራረብ ወይንም በመንሳፈፍም ተብሏል ወደ ሰማይ ይቀርቡና ወደ ሰማይ ይቀርቡና ከዛ በኋላ የሰማይን ዜና ይሰማሉ የሰማይን ዜና ይሰማሉ يا من دنو الله سبحانه وتعالى عند النجر بمفل قبت جزي جبريل عليه السلام جبريل عليه السلام يترعل كذابو هلا ود جبريل عليه السلام ملكتني على الفعل كما ورد في الحديث إذا تكلم الله بكلمة الله عند نجر بمن نجر بتجزي أخذت السماوات منه الرجفة سماي ሰማያት ይንቀጠቀጣሉ ወልመላይከቱ ተኽሩ ሰዕቃ መላይኮች ደግሞ ራሳቸውን ስተው ይወድቃሉ ፈየኩኑ አወለ መን የርፈዑ ራእሰሁ ሚንሁም ጅብሪሉ አለይሂ ሰላም ከዛን መጀመሪያ ራሳቸው ራሱን ቀና የሚያደርገው ከመላይኮቹ ጅብሪል ነው አለይሂ ሰላም ከዛን አላህ ስብሓነሁ ወተዓላ ወደ ጅብሪል መልእክትን ያስተላልፋል ጅብሪል መልእክቱን ይቀበልና በሰባት ሰማያት ላሉ መላእክት እንደዚሁም ወደ ምድር ላሉትም ያስተላልፋል እና ለምሳሌ መልእክቱ ሶስተኛን ሰማይ ሶስተኛ ሰማይ ላይ ያሉ መላእክትን የሚመለከት ከሆነ አንደኛውንና ሁለተኛውን ሰማይ ይዘለዋል ማለት ነው ወይንም ሰባተኛውንና ስድስተኛውን ሰማይ ይዘልና ወደ አምስተኛው ያስተላልፋል ታዲያ የመጀመሪያው ሰማይ ማለት ጅብሪል አለይሂ ሰላም ከአላህ Subhanahu Wa Ta'ala መልእክትን ተቀብሎ ሲወርድ የመጀመሪያው ሰማይ ላይ ያሉ መላእክት ማዛ ቃለ ረቡና ጌታችን ምንድን ነው የተናገረው ብለው ጅብሪልን ይጠይቁታል። ይሄ ከምን አንጻር ነው? ምናልባት ትእዛዙ እኛን ይመለከተንና ሳንፈጽም እና ሳንተገብር ቀርተን ጌታችን ይቆጣብን ይሆን ወይ ከሚል ስጋት የተነሳ ነው የሚጠይቁት። ታዲያ የሚመለከታቸው ከሆነ የሚመለከታቸው ከሆነ ይነግራቸዋል። የማይመለከታቸው ከሆነ ግን ቃለል ሐቅ ብሎ ጌታችን እውነትን የተናገረው ብሎ ያልፋቸዋል ማለት ነው። ታዲያ ምንድነው የሆነው? ወደ ሰማይ በሚቀርቡ ጊዜ የሰማይ ሁኔታ ተቀያየረባቸው። ድሮ እንደ ልብ የሰማይን ዜና መላእክቶች ከፊላቸው ለከፊላቸው ሲነጋገሩ በዚህ ሳምንት እንዲህ እንዲህ ያለ ነገር ይከሰታል ብለው በሚሉበት ጊዜ እነዛ ጅኖች ተደብቀው ያን ጆሮ ይጠቡና ዜናን ይሰርቁና ከዛ በኋላ ዜናው ለነሱ ብቻ exclusive ይሆናል ማለት ነው። አሁን ምናልባት ዜና መሸጥ የሚባል ነገር አሁን ካለንበት የቴክኖሎጂ ደረጃ አንጻር ምን ያህል አንገብጋቢ እንደሆነ exclusive የሆነ ዜና ምን ያህል አንገብጋቢ እንደሆነ መገመት አያቅተንም። ለምሳሌ አልጀዚራ ቶራቦራ ድረስ ሄዶ ልበል ቶራቦራ ድረስ ሄዶ ኡሳማ ቢንላደንን አግኝቶ አነጋግሮ ያለውን ነገር whatever ከቀረጸ በኋላ ከዛ በኋላ እነ CNN እነ ቢቢሲ እነ ሌሎችም ማለት ነው ዜና ከሱ ይገዛሉ ማለት ነው እና በጣም ውድ በሆነ ነገር ነው ይሄ ዜና የሚሸጠው እና እንዲህ ያለን ዜና ይሸጣሉ። የ غيب ዜና በልዩ እንትን ነው ስጦታ ነው የሚገኘው። ስለዚህ ጠንቋዮች ይሄን ነገር ይጠቀሙበታል። ከጅኖቹ ጋር ይዋዋሉና እነኚህ ጅኖች እንዲህ ያሉ ዜናዎችን ሰርቀው ያመጡ እንደሆነ ልዩ ግብር እንዲሰጣቸው ይስማሙና በኮንትራት ከዛ በኋላ ጅኖቹ ዜናን ያመጡላቸዋል አንድ ዜና ከተገኘ ለምሳሌ እገሌ በእንዲህ እንዲህ ያለ ምድር ይሞታል የሚል ዜና ወይንም በሚቀጥለው ሳምንት እንደዚህ ያለ ነገር ይከሰታል የሚል ገይብ የሆነ ንግግር ገይብ የሆነ ዜና ከተገኘ ከዛ በኋላ እነኛ ጅኖች ለጠንቋይ ይሸጡለታል ለጠንቋዩ ይሸጡለታል ከዛን ጠንቋዩ ያችን አንዲትን ዜና በአንክሮ ይገልጻታል። በአንክሮ ስሙኝማ፣ አልተናገረም እንዳትሉኝ፣ ስሙኝማ እያለ ያቺን አንድ ከሊማ 99 ውሸት 99 ውሸት 99 ውሸት ይቀላቅልባትና ይናገራል። ከዛ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? ዩሰደቁ ቢቲልከል ከሊመ ለቲ ሱሚአት ሚነ ሰማ በሰማይ ከሰማይ በተሰማችው በዛች አንድ ንግግር እውነት ነው ይባላል። ሌሎችን ምን ይላሉ ሰዎች? ሌሎችም ሌሎቹም ንግግሮቹ እኛ እውቀታችን ትንሽ ስለሆነ አልደረስንበትም እንጂ እውነት ነው በማለት በዛች አንዲት ንግግር ሰውየው እውነት ነው ብለው ሰዎች እውነተኛ ነው ብለው ሰዎች እንዲቀበሉት ይሆናል ማለት ነው እና ባጭሩ ከዚህ ይህንን በተመለከተ የጅኖችን ዜና በተመለከተ የጅንና የጅንና የባዕድ አምልኮት ትስስር የሚል አንድ ሲዲ አለ እኔ ያዘጋጀሁት ምናልባት እንትኑ ካላችሁ እዛ ላይ ብታዳምጡ more explanation ታገኛላችሁ إن شاء الله። ሀከዛ አላ ኩል ሓልን ታዲያ ወደ ሰማይ ተጠግተው ይሄንን ወሬ ለማግኘት በሚሉበት ጊዜ ታዲያ ጅኖቹ ወደዛ ወደ ሰማይ ይቀርቡና ወደ ሰማይ ይቀርቡና ከዛ በኋላ ያዳምጣሉ። ቁርአኑ ከተወረደ ቁርአኑ ከተወረደ በኋላ ግን ቁርአኑ ከተወረደ በኋላ ይሄ ነገር አስቸጋሪ ይሆንባቸዋል። ምኑ ነው አስቸጋሪ የሚሆንባቸው? ዜናን ማግኘቱ አስቸጋሪ ይሆንባቸዋል። ወደ ሰማይ ሲቀርቡ ከዋክብት የከዋክብት ችቦዎች ወደ እነሱ ይተኮሳሉ። አንድ የከዋክብት ችቦዎች ወደ እነሱ ይተኮሳሉ። አንድ በሁለተኛ ደረጃ ደግሞ በልዩ ዘብ በልዩ ዘብ በልዩ ጥበቃ ሰማይ ታጥራ ያገኟታል። ሰማይ ታጥራ ያገኟታል። ምንድን ነው ይሄ ነገር ብለው ወርደው ለኢብሊስ ይነግሩታል። ለኢብሊስ በሚነግሩበት ጊዜ ለኢብሊስ በሚነግሩበት ጊዜ ምን ይላል? ኢብሊስ ለዓነቱላህ አለይህ ከምድር ከተለያየ የምድር ክፍል አፈር ቆንጥሩልኝና አምጡልኝ ይላል። ከዛ በኋላ አፈር ቆንጥረው ይዘውለት ይሄዳሉ። ከምድር ከተለያየ ክፍል ማለት ነው ከሚን ጀዚረት ልዓረብ ሚን ከዛ በኋላ ያንን አፈር ያሸትና ያሸትና ይህንንም ይህንንም አፈር ያሸታል ካሸተተ በኋላ ምን አላቸው ሳሒቡኩም ቢመካ አለ ይሄ ነገር እንዲከለከል ሰበብ የሆነው ባልደረባችሁ መካ ነው የሚገኘው ብሎ ይላቸዋል ከዛን ሲወድቁ ሲሰባበሩ ወደ መካ ይመጣሉ ማለት ነው ለምንድን ነው ምንድነው የተከሰተው ነገር ይሄ እንድንከለከል ያደረገው ነገር ምንድነው ብለው ለማጣራት ነው ከዛን ኢብሊስ ያሰማራው ሰራዊት ያሰማራው የጅን ጭፍራ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ይህንን ቁርአን ያዳምጣል ከዛ በኋላ ሳያስቡት ነው ወደ ኢማን ይገባሉ ማለት ነው ያምናሉ እና የሚገርም ነው አላህ ስብሓን ወተላ ነቢዩን ስ ሰለም ለጅኖችም ለሰዎችም ጭምር ነው የላካቸው ከጅኖች መካከል ሙስሊሞች አሉ ካፊሮች አሉ ከጅኖች መካከል አሊሞች አሉ ጃሂሎች አሉ ልክ እንደ ሰዎች ማለት ነው እና ነቢዩ ስ ሰለም ከእለታት አንድ ቀን ይጠፋሉ አቡ ሁረይራ እንደሚናገሩት ይጠፋሉ ከመካ ይሰወራሉ ከዛ በኋላ ሰሃቦቹ በሙሉ ምንድን ነው የተከሰተባቸው የአላህ መልእክተኛ ብለው ይጨነቃሉ ከዛ በኋላ ሌሊቱን በሙሉ ጠፍተው ማለት ነው ልክ ሱቢህ አካባቢ ከሂራ አቅጣጫ ወደኛ መጡ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ከዛን ምን ነው የአላህ መልእክተኛ እኛ እኮ ላይ ሰጋን የት ሄደው ነው ተጠልፈው ይሆን ወይ ብለን በጣም ፈራን የአላህ መልእክተኛ ብለው ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አይ አንድ የጅን داعي داعي ማለት ተጣሪ ማለት ነው preacher የመጣ ከዛ በኋላ የአላህ መልእክተኛ መልእክተኛ ሆይ ህዝቦቼ መካሪን ይፈልጋሉ እባኮን ወደ ህዝቦቼ ኑና ምከሩልኝ ወደ ኢማን እንዲገቡ ብሎ ጠየቀኝ ከዛ በኋላ አብሬው ሄድኩና እነሱን መክሬ አስተምሬ መምጣቴ ነው አሉና ከዛ በኋላ ሰሃቦቻቸውን ይዘው ሄደው ቦታውን አሳረሁም አሳዩአቸው እሳትም ያነዱበትን ምን የሚሉበትን ማለት ነው የሚገርም የገይብ የይብ ዓለም ነው እና እዚህ ሀገራችን ጭምር ሳይቀር ማለት ነው ሀገራችን ጭምር ሳይቀር ጅኖችን የሚያቀሩ ሸኾች ነበሩ ለምሳሌ ዛፍ ስር ቁጭ ብለው ዝም ብለው እንትን ይላሉ ኪታብ ያቀራሉ እና ምንድን ነው የሚሉት ሲባል ለካስ የሚቀሩት የጅን ደረሶች ናቸው ለምሳሌ የሐጅ ወሌ ሐጅ ወሌ እዚህ የአገራችን ሸህ አጅወሌ አባታቸው ሸህ አህመድ ደራ የሚባሉት ልክ እንደዚሁ ጅኖቹ በሚመጡበት ጊዜ ሰዎቹን እስኪ ግቡ ደግሞ እናንተ ይላሉ ወደ ቤት ግቡ እስቲ ወደ ጓዳ ሰተር በሉ ይላሉ ሴቶቹን በተለይ ማለት ነው ልጆቻቸውን ለምን እዛ መጥተው ጅኖቹ ቀርተው ምን ብለው ተመልሰው ይሄዳሉ እና እንዲህ ያሉ የጅን ደረሶችም አሉ ስለዚህ ጅኖች ጅኖች ልክ እንደ ሰዎች ሂዳያ ያስፈልጋቸዋል አላህ ፊት ልክ እንደ ሰዎች ይቆማሉ አላህ ስብሓን ወተላ በሱረቱ ረሕማን ላይ ፈቢአይ አላኢ ረቢኩማ ቱከዚባን በየትኛው የጌታችሁ ጸጋ ታስተባብላላችሁ እናንተ ሰዎችና ጅኖቹ ሆይ ይላል ወማ ኸለቅቱ ልጅና ወልኢንሳ إلا ليعبدون ጅንንም አለ ወማ ኸለቅቱ ልጅና ወልኢንሳ ጅንንም ሰውንም አልፈጠርኩኝም إلا ليعبدون እኔ ሊገዙኝ በስተቀር ይላል ታዲያ ኢብሊስ عليه السلام شر ለመስራት የላካቸው ጅኖች እነሱ ደግሞ አምነው መጡ ማለት ነው ይሄንን ክስተት ነው አላህ سبحانه وتعالى የመካ ሙሽሪኮች ነብዩን صلى الله عليه وسلم እያስተባበሉበት ባለበት ጊዜ ጣይፎች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ በደበደቡበት ጊዜ አላህ ሱብሓነሁ ወተዓላ ምን አለ ለጊዜው እኮ ሰዎች ላንተ ጥሪ መልስ ባይሰጡ ጅኖችን ደግሞ ወደ አንተ አስተማርቻለሁ ከአንተ ቂራአት እነሱ ሂዳያ እንዲያገኙ አድርጊያለሁ ይላል አላህ ሱብሓነሁ ወተዓላ። ይህንን ክስተት ሲነግረን አላህ ቁል ብለህ በል ኡሕየ ኢለየ ወደ እኔ መልእክት ተላለፈ። እንዴት ያለ መልእክት ነው? أنه استمع نفر من الجن أنه ወደ እኔ የተላለፈው ዜና ኢስተማዐ ነፈሩ ሚነል ጅን ከጅን የሆኑ ጭፍሮች ማድመጣቸው ነው። ምንድን ነው? አነሁ እስተማዐ ነፈሩ ሚነል ጅን ያዳመጡት ነገር ምንድን ነው? ቁርአን ነው። በሱረቱ አሕቃፍ ላይ የስተሚዑነ ቁርአን ብሏል። ፈቃሉ ብለው አሉ ኢና ሰሚዕና እኛ ሰምተናል ቁርአንን አጀባ የሚገርም የሆነ ንባብ የሚገርም የሆነ ንባብ ቁርአንን ሰማን አሉ። የህዲ ኢለ ሩሽድ ወደ ቀጥተኛው መንገድ ይመራል። يهدي إلى الرشد فآمنا به እኛም በርሱ አመንን። ولن نشرك بربنا أحدا ولن لن አለ never ማለት ነው። ولن نشرك እኛ አናጋራም بربنا በእኛ በጌታችን أحدا ማንንም አናጋራም አሉ። እነሱም ሽርክን ይሰሩ ነበር ማለት ነው። ስለዚህ ከዛሬ ጀምሮማ እውነቱን አወቅን። ስለዚህ በጌታችን ለመቼም አናጋራም አሉ። ወአነሁ ተዓላ ጀዱ ረቢና መተኸዘ ሳሒበተን ወላ ወለዳ ወአነሁ ነገሩ አለ ተዓላ የላቀ ሆነ ጀዱ ረቢና የጌታችን ክብር ጀድ ማለት ክብር ማለት ነው። وأنه تعالى جد ربنا يجيتاتشن كبر لاك ما اتخذ صاحبة صاحبة مالت ميست مالت نو صاحبة ميست على درجة ولا ولدا لجنم على درجة الله مستم لجم يلوم بلو مسكروا فسبحان الله وأنه كان يقول سفيهنا على الله شططا وأنه كان نجر نبر على جنوجو يقول سفي هنا كان يمهكل كيل هنا مون هنا سفيه مون ينو فلش على الله بأ الله لي شططا شططا مالت آه، شطط مالت من دنو كذب بالغ دكا يدرس وشط مالت نو دكا يدرس قولا على مفرطا في الكذب والضلال በጥመትና በውሸት ድንበር ያለፈ ወይንም ድካ የደረሰ ንግግር ሸጣጥ ይባላል በአላህ ላይ የማይሆን ንግግር የማይሆን ቃልን ይናገር ነበረ ወአና ዘነና አለ አለን ተቁለ ልኢንሱ ወልጅኑ ዐላ ላህ ከዚባ ለካስ የሚነገረው ነገር ሁሉ እውነት መስሎን ዝም ብለን የማይሆን መንገድ ስንከተል ነበር አሉ እንዴት ወአና ወአና ዘነና! እኛ ጠርጥረን ነበር አለን ተቁለል ኢንሱ ሰዎች ለመቼም አይሉም ወልጅኑ ጅኖቹም ለመቼም አይናገሩም አለላሂ ከዚባ በአላህ ላይ ውሸትን አይናገሩም የሚባለው ሁሉ እውነት ነው ብለን ስናምን ነበረ። ለካስ እውነቱ ለካስ ሐቅ የሆነው ዜና እንዲህ ነው። ለካስ አላህ ብቸኛ አምላክ ነው። ለካስ አላህ ምንም አጋር የለውም አላህ ሚስትንም ልጅንም አላደረገም ይላሉ እና ከእንትኖች መሀል ከጅኖች መካከል ልክ እንደኛው ማለት ነው ልክ እንደኛው እንደ ሰዎች ክርስቲያኖች አሉ አይሁዶች አሉ ወላሂ ከአንድ ወር ኖ ወር እንኳ አልሞላውም አንዲት ከየመን የመጣች ልጅ ትታመምና በሷ ላይ እንትን ሩቃ ማለት ነው ሲሕር ነው የታመመችውና አን ከዛን ሩቃ ቁርአን እየቀራን ሳለ ከዛ በኋላ ጅኒቱ ያው መጣች። ከዛ በኋላ አስጮኸቻት፣ ምን አለቻት፣ ምን አለች። ከዛ በኋላ ማነሽ አንቺ አልኳት። ወላሂ አሁን ስሟን አላስታውስም። የሆነ እንግዳ የሆነ ስም ጠራችልኝ ጅኒቱ ማለት ነው። ከዛ በኋላ የት ነው ያሻት አልኳት። የመን ሀገር ነው አለችኝ። የመን ሀገር አይሁዶች አሉ የየመን አይሁዶች ማለት ነው ከዛ በኋላ ማን ነው ስምሽ ስሟን ነገረችኝ አሁን ማን ነበር ያለችኝ ነፈሪታ ነው ያለችኝ እንዲህ ብቻ ወላሁ አለም እንደዛ ብላ አለችኝ ከዛ በኋላ ማዲያነቱኪ አልኳት ምንድን ነው እምነትሽ ብዬ ስላት አነ የሁድያ አለችኝ አይሁዳዊ ነኝ አለች ስለዚህ የሁዲ የሆነ ጅን አለ፣ ክርስቲያን የሆነ ጅን አለ። ከዛን ሁሉንም በቃ ከዛ በኋላ ምንድነው የሚደረገው አክቹአሊ ለምንድነው ያሻት ይባላል። እንዲ እንዲ እንዲ ስለሆነ ተልኬ ነው ምን ብዬ ነው ምናምን ይላሉ ጅኖቹ። እኛ በቀጥታ መግባት ያለብን ያኔ وعظ ላይ ነው። ጅኖች እንደ ሰዎች አይከብዱም። وعظ ከሰሙ وعظ ከሰሙ ይመለሳሉና ከዛ በኋላ አንቺ ሙስሊም ነው መሆን ያለብሽ አላህ ስብሐነ ወተዓላ ነብዩን صلى الله عليه وسلم ልኳል። አላህ ፊት ቆመሽ ትጠየቂያለሽ፣ ጀሃነም አለብሽ ምናምን ብሎ በቃ ከዛ ኋላ ከፊሎቹ እኔ እምነቴን አልለውጥም ወገኖቼ ይገሉኛል ይላሉ። ከፊሎቹ ደግሞ እሺ በቃ ሰምቻለሁ አምኛለሁ ብለው ይላሉ። አላ ሐልን ያ የሩቅያው process ረጅም ነው፣ ግን እንደዚህ ነው የሚሉት። ስለዚህ ጅኖችም በቃ በጣም እንትኖች አሉ፣ የመጨረሻ ጃሂሎች አሉ፣ ምንም ነገር የማያውቁ እነኛ ትምህርት ሊሰጣቸው ይገባል ማለት ነው። ለዚህ ነው وأنا ظننا እኛ ጠርጥረን ነበር أن لن تقول الإنس ሰዎችም ወልጅኑ ጅኖችም አይሉም ብለን አላላሂ ከዚባ በአላህ ላይ ውሸትን አይናገሩም ብለን የሚነገረውን ሁሉ እውነት ነው ብለን ተቀብለን ነበረ። ከዛ በኋላ ምን ይላሉ? አላህ ሱብሓነሁ ወተዓላ የሚነግረን ነገር አለ። ከዚች ከምትቀጥለው አያ በፊት የሆነችን ነገር ልንገራችሁና ምንድነው በአረቢያ ምድር ቅፍለቶች የንግድ ቅፍለቶች ይበዛሉ። ከቦታ ቦታ ለንግድ መዘዋወር ማለት ነው። ይሄ የታወቀ ነው። በዚያ ጊዜ በተለይ ጨለማ በሚሆንበት ጊዜ የሆነ ሸለቆ ጎርጎድ ያለ ቦታ ሲደርሱ የቅፍለቱ መሪዎች የሚሉት ነገር አለ። ፍርሃት ሲገባቸው ምን ይላሉ? ነዑዙ ቢሰይድ ሀዘል ዋድ ይላሉ። በዚህ ሸለቆ ጌታ እንጠበቃለን ጉዳት እንዳይደርስብን ይላሉ። ከዛን ቢሰይድ ሀዘል ዋድ የሚሉት ማንን ነው? ጅኑን ነው። የዛ አካባቢ ቁጥብ የሚሉት ማለት ነው። ቁጥብ የዛ አካባቢ መሪ የዛ አካባቢ ጅኖችን የሚያሰማራ በሱ እንጠበቃለን ይላሉ። አላህ መጠበቅ በገባቸው በጅን ይጠበቃሉ ከዛን አላህ ስብሓንሁ ወተዓላ ወደ አንድ ነገር የተወከለን ሰው ለዛ ነገር አሳልፎ ይሰጠዋል እና የአላህን ጥበቃ ከራሳቸው ላይ ገፈው ይጥላሉ ያን ጊዜ ጅኖቹ ይዳፈሯቸዋል ምን መሆን ጀመረ ነዑዙ ቢሰይድ ሀዘል ዋድ ይላሉ አላህ ስብሓን ወተዓላ ጅኖችን ሲፈጥራቸው ሰዎችን እንዲፈሩ አድርጎ ነበረ ልክ ሰዎች ነብር ወይ አንበሳ ሲያዩ እንደሚንቀጠቀጡት ጅኖች ሰዎችን ይፈሩ ነበረ አስሉ ግን ሰዎች ራሳቸው ሰዎች ራሳቸው ጅኖችን ሲፈሩ ለጅኖች ደግሞ ኩራት ጨመረባቸው ድፍረት ማለት ነው የልብ ልብ ሰጣቸውና ይተናከሏቸው ጀመረ ነዑዙ ቢሰይድ ሀዘል ዋድ ብለው በሚሉበት ጊዜ ያኔ ጅኖች ወደ እነሱ ይጠጉና ያጠቋቸው ጀመረ ግመሎቻቸውን በመግደል እነሱን በመቀላቀል መስ በማድረግ ይጎዷቸው ጀመረ ማለት ነው ከዛን ይህንን ነው አላህ ስብሓን ተዓላ የሚለው وأنه كان رجال من الإنس። ነገሩ ነበር አለ كان رجال من الإنس ከሰዎች የሆኑ የተወሰኑ ቡድኖች يعوذون ይጠበቁ ነበር ቢሪጃል ሚነል ጅን ከጅን ከሆኑ ከጅን በሆኑ አካላት ማለት ነው ይጠበቁ ነበረ። فزادوهم ሰዎቹ እንዲህ በማለታቸው ጨመሩላቸው ለጅኖቹ ረሃቀን ይላል። ረሃቀን ማለት ጡግያነን ማለት ነው። ጡግያነን ድንበር ማለፍን ጨመሩላቸው፣ የልብ ልብ ሰጥቷቸው ለካስ እንዲህ እንፈራለን እንዴ እያሉ ይፎክሩ ጀመረ። ከዛን ወአነሁም ዘኑ ወአነሁም እነኚህ ጅኖቹ ራሳቸው ዘኑ ይላል ወይንም ወአነሁም እነኛ ሰዎች ነዑዙ ቢሰይድ ሀዘል ዋድ የሚሉት ዘኑ ጠረጠሩ ከማዘነንቱም ዘነንቱም እናንተ እንደጠረጠራችሁት ወይንም እናንተ እንዳሰባችሁት አለን የበዓሰ አላሁ አሐዳ አላህ ማንንም ከሞት ቀስቅሶ ፊቱ አያቀርብም በማለት አሰቡ ይላል ጅኖቹም ሰዎቹም ስብሓንላህ ከዛን ምን ይላል? አንዱ ጅን ነው እንደዚህ የሚለው ወአና ለመስነስ ሰማአ ይላል። ወአና እኛ ለመስነስ ሰማአ ሰማይን አለ ለመሰ ማለት አሰሰ ማለት ነው። ወአና ለመስነ ሰማአ እኛ ሰማይን አሰስን። ፈወጀድናሃ አገኘናትም። እንዴት አድርገን ይላል ሙሊአት የተሞላች ሆና አገኘናት። ሐረሰን ሸዲደን ጥብቅ ዘብን ማለት ነው። በጥብቅ ዘብ የተሞላች እና ወሽሁባ ለመተኮስ ዝግጁ በሆኑ ትንታግ ወይንም ችቦዎች የከዋክብት ችቦዎች የተሞላች ሆና አገኘናት ይላሉ። ከዛን ወአና ኩና እኛ ነበርን ነቁዑዱ ሚንሃ ወደ ሰማይ ቀርበን እንቀመጥ ነበረ መቃኢደ ሊሰምዕ ለመስማት መቀመጥን አሉ ጆሮ ለመጥባት መቃኢደ ሊሰማዕ ፈመን የስተሚዕ ልአነ አሁን ግን ቁርአኑ ከተወረደና ልዩ ጥበቃ ከተደረገለት በኋላ አለ ፈመን የስተሚዕ ልአነ አሁን ላዳምጥ ያለ ግን የጅድ ለሁ ለሱ ያገኛል ሽሃበን አለ ኮኮብን ያገኛል አለ ረሰደን የተጠመደ ማለት ነው ሙተረቂበን ዝግጁ የሆነ የተጠመደ የሆነን ችቦ ያገኛል ይላል አላህ ስብሓንሁ ወተዓላ በሱረቱ ልሙልክ ላይ እናያለን ከዋክብትን ለሶስት ነገር ነው አላህ የፈጠረው አንደኛ ዘይነን ሊሰማ ለሰማይ ጌጥ ነው ሁለተኛ አላማቱን ዩህተዳ ቢሃ ሰዎች የሚመሩበት ምልክት ሆኖ አቅጣጫ መጠቆሚያ ሶስተኛ ደግሞ ሩጁመን ሊሸያጢን ለሰይጣናት መደብደቢያ ሚሳኤል አድርጎ ነው አላህ የፈጠረው እና ይሄንን ነው የጅድ ለሁ ሺሃበ ረሰዳ። ስለዚህ ሊያዳምጡ ወደዛ በሚጠጉበት ጊዜ መላይኮች ይመቷቸዋል ማለት ነው። ወአና ላ ነድሪ እኛ አናውቅም ማለት ለምን ተከለከል ለምን ሰማይ እንዲታጠረ ማለትን አናውቅም ነበር። وأنا لا ندري አናውቅም أشر أريد بمن في الأرض أشر أريد بمن في الأرض። ምድር ላይ ላሉት ሰዎች ምናልባት ተንኮል ታስቦ ይሆን አም አራደ ቢህም ረብሁም ረሸዳ ወይስ ጌታቸው ለነሱ ጥሩን ነገር ቅናቻን መመሪያን ፈልጎ ነው የሚለውን ወርደን ቁርአኑን እስካዳመጥንበት ጊዜ አናውቅም ነበር ይላል ይሄ የጅን ቃል ነው አላህ ስብሓን ወተዓላ አረጋግጦ ያለውን ነገር ነው ለነቢ ዐለይሂ ወሰለም የሚነግራቸው ወአና ሚነ ሳሊሑን እነሆ ከኛ መካከል ደጋጎች የአላህ ባሮች አሉ ወሚና ዱነ ዛሊክ ከኛ መካከል ደግሞ ከዚህ ውጭ ከዚህ ውጭ የሆኑም አሉ ኩና ነበርን ጠራኢቀ ቂደዳ አለ ጠራኢቀ ቂደዳ የተለያየ መንገድ ላይ ነበርን ይላል መዛሂበ ሙተፈርቃ ማለት ነው ጠራኢቅ መዛሂብ ቂደደን ሙተፈርቅን የተለያየ አቋም ላይ ነበር እኛ ከዛ በኋላ ግን ካመን በኋላ የቁርአኑን ምስጢር ከተረዳን በኋላ ወአና ዘነና አሁን እኛ እርግጠኛ ሆናለ። ዘን ቢማዕነል የቂን ዘን ጥርጣሬ ነበረ፣ ግን ቢማዕነል የቂን ይመጣል። የቂን የሚል ትርጉም ይዞ ይመጣል። ዋና ዘነና አለጥን ወለን ረብ ሽሽት ነው። በሽሽትም ሰሚዕነል ሁዳ እኛ መመሪያውን ቁርአኑን በሰማን ጊዜ አመና ቢሂ በሱ አመን فمن يؤمن بربه በጌታውም የሚያምን ካለ فلا يخاف አለ አይፈራም በክሰን አለ ከአጅሬ ይጎልብኛል ብሎ አይፈራም ولا رهقا ይላል رهقا ማለት ምንድነው أي غشيان ذلة የውርደት መከናነብን ማለት ነው ይሄ رهق ይባላል ስለዚህ ፈላ የኻፉ በክሰን በክሰን ማለት ምንድነው? أي نقصا من ثوابه ከአጅሩ ከምንዳው እኔ ከሰራውት خير ነገር ይቀነስብኛል ብሎ አይፈራም። ለምን አላህ سبحانه وتعالى ማንንም አይበድልም። ማንንም አይበድልም ማለት معناه ምንድነው? የሰሩትን አይከለክልም፣ ባልሰሩት አይጠይቃቸውም ማለት ነው። ይኸው ለወደፊቱም አስታውሱ ወላ የዝሊሙ ረቡከ አሐዳ ጌታ ማንንም አይበድልም ማለት ትርጉሙ ምንድን ነው? ማንንም ሰው ማንንም ሰው የሰራውን የለፋበትን አይከለክለውም፣ ባልሰራው አይጠይቀውም፣ ባልሰራው ወንጀል አይጠይቀውም፣ የሰራውን ደግሞ አይከለክለውም። ይሄ ነው ፈላ የኻፉ በኽሰን ታዲያ فمن فمن يؤمن بربه በጌታው ያመነ ሰው ፈላ የኻፉ በክሰን ወላ ረሃቀን በክሰን ማለት ምንድን ነው ከምንዳይ ይቀነሳል ማለትን አይሰጋም ወላ ረሃቀን ማለት ደግሞ ምንድን ነው غشيان ذلة ውርደት ያከናንበኛል ያገኘኛል ብሎም አይሰጋም ይላል አገራችን አማን እንዲሆን እኛም ሀሳባችን ሰብሰብ እንዲል አንዳንድ ጊዜ ወላሂ እኽወቴ ወአኸዋቴ በቃ ብትንትን ይልብናል ነገር ማለት ነው። ምንዴት ነው ምንድን ነው ያለን ዋስትና ምንድን ነው እንላለን። አለላህ ተወከልና በአላህ ላይ ነው እኛ የምንመካው አላህ ያለው ነገር እንጂ ማለት ነው የሚሆን ነገር የለም። ቁል ለን ዩሲበና ኢላ ማ ከተበ ለና ይሄ ነው። አሁን ትንሽ እኔ እንጃ ያሉትኖች الأمور لا بالخير ይባላል እና ዱዓ አድርጉ አላ ኩል ሓልን አላህ ስብሓነሁ ወተዓላ ዒልምን ሰምተው ወደ ተግባር ከሚለውጡት ሰዎች አላህ ያድርገን አላህ ያዋደን ምንድነው የሆነ close የሆነ close የሆነ relation ያስፈልገናል በመካከላችን እና በዚህ room ውስጥ ያላችሁ መልእክት ተለዋወጡ እንደምናችሁ ተባባሉ ሀሳብ ስጡበት ዝም ብላችሁ አዳምጣችሁ ብቻ አትውጡ። እጅ አውጡና ሀሳብ ስጡ። እንዲ ነው እንዲ ነው እንዲ ነው የሚል ነገር even ስለ ዲን ውይይት አለና አንዱ ከ admin ኦች አንዱ ምን ትላላችሁ በዚህ ዙሪያ ምንድነው ያለብን واجب እንደዚህ ነው ሙስሊሞች እንዲ ናቸው ተብሎ መነጋገር መቻል አለበትና አላህ ወተዋሰው ቢልሐቅ ወተዋሰው ቢሰብር ይላል። በሐቅ አደራ የተባባሉ በሰብር አደራ የተባባሉ ምንድን ነው what's expected of us ተብሎ ይባላልና ፕሊስ ዝም ብላችሁ ማለት ነው ዲዳዎች ሆናችሁ መውጣት የለባችሁም። ፕሊስ ወጀንብና አን ኩሊ ማ ተክረሁሁ ወተእባ اللهم علمنا علما ينفعنا وانفعنا بما علمتنا يا ذا الجلال والإكرام اللهم ارزقنا حبك وحب نبيك وحب من يحبك وحب عمل يقربنا إلى حبك يا ذا الجلال والإكرام اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم انصر دينك وكتابك واجعلنا من ناصري دينك اللهم أرنا عمارة الدين وخراب دولة الكفار والمنافقين اللهم إليك نشكو ضعفنا و قلة حيلتنا وقوة أعداءنا يا ذا الجلال والإكرام يا ذا الجلال والإكرام اللهم انصرنا اللهم انصرنا على القوم الكافرين اللهم انصرنا على القوم المنافقين يا ذا الجلال والإكرام يا حي يا قيوم اللهم اهدنا الصراط المستقيم صراط الذين أنعمت عليهم من النبيين والشهداء والصالحين وحسن أولئك رفيقا اللهم يمن كتابنا وارفع درجاتنا وثقل ميزاننا اللهم ادخلنا الجنة وقنا عذاب النار اللهم اجمعنا في دار كرامتك في جناتك جنات النعيم يا ذا الجلال والإكرام اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته حياك الله ما شاء الله ተደብቄ ቁጭ ብዬ በያዳመጥኩ የነበርኩት አልሰምን ሳልል ግን ያው ዱዓ ላይ ሲሆን አላስቻለኝም ያው ከተውኩት ማለት ነው ማሻአላህ አላህ ይጨምረልህ አቡ ያሲር አላህ ካሰብከው በላይ አላህ ይስጥህ አላህ ያቆይህ አላህ ይውደድህ ያደረከው ዱዓ አላህ ይቀበልህ። አላህ ካሰብከውና ከጠበቅከው በላይ አላህ ይስጥህ። አላሁማ ሰዎች አላህ ያድርገን። አላህ እንግዲህ በዱንያ በአኼራ ምንዳቸውን ከሰጣቸው ሰዎች አላህ ያድርገን። ባስተማርከን ባሳወቀን ነገር እኛም ሰምተን የምንሰራበት የምንጠቀምበት ሰዎች አላህ ያድርገን። አላህ ስብሓነ ወተዓላ ኢንሻአላህ ለአንተም ለሂዳያ ሰብ ከመደርገህ ሰዎች አላህ ያድርገህ። ዛሬ ባስተማርከን ባሳወቀን ነገር ነገ አላህ ፊት ከሚመሰክሩላቸው ሰዎች አላህ ያደርገለን። ነገ ሚዛናቸው ከሚደፋላቸው በሲራጥ ላይ ያለምንም መንገዳገድ ከሚሻገሩ ሰዎች አላህ ያደርገ። ነገ በአላህ ውዴታ ጀነት አልፈርደውስ በስምንቱ በጀነት በር በፈለጋችሁ ከሚባል ሰዎች አላህ ያደርገህ አንተንም ቤተሰቦችንም አላህ ያደርግልህ ለኡመት ረሱል ዐለይሂ ወሰለም ከኢትዮጵያ አልፎ ለመላው ዓለም ለሂዳ ሰው ከሚጠቀመ ሰዎች አላህ ያደርገ። እንደዚሁም ያየ ሁሉ የሚወድህ ያየ ሁሉ ማሻአላህ የሚልህ ያየ ሁሉ የሚያክብርህ አላህ ያደርገለ። በዚህ ሰዓት አላህ ስብሓን ወተዓላ ከሌን ከሌን ወድጃቸዋለሁ በሚበት ሰዓት ያንተንም ስም ከነ ቤተሰቦችህ በአንተ ምክንያትም የእኛም ስም የሚጠራ አላህ ያደርገልን ጅብሪል አለ ሰላቱ ወሰላም መላው መላይካ ሰብስቦ እከሌን እከሌን አላህ ወዷቸዋልና እናንተ ጉረዝ በሚባልበት ሰዓት የሁላችንም ስም ይወደድ አላህ ያደርገልን እንደዚህም በሰዎች አካባቢ ከሚወደዱ ሰዎች አላህ ያደርገን አላሁም አሚን ማሻአላህ አላህ አላህ ይጨምረለም እንግዲህ አንዳንድ ጊዜ ደስ ይለኛል እኔ እንደዚህ ኡስታዞች ቁጭ ብላችሁ እንደ ዱዓ ሲያደርጉ በ VCD ወይም ደግሞ በሲዲ የምታውቋቸው ኡስታዞች እንግዲህ live ማታውቋቸው